እስከሆነ የመለሰ ሰው የለም አይሰማችሁም አይሰማም ነስረዲንና አስቀላኒ طب أبو عبد الله من ጥያቄው ያለፈውን ሐዲስ የዘገቡልን ሰሐቢ ማን ይባላሉ? ሙሉ ስማቸው ማን ይባላል? ማሻአላህ ጥሩ ኡሙ እና ኡሙ ሙሳ መልሰውታል። አኑዕማን እብን በሺር አቡ አብዲላህ አኑዕማን እብን በሺር ተብሎ ይታወቃሉ። ጥሩ ይህ ሐዲስ ስለምን ነበር የሚያወራው? ይህ ሐዲስ የሚዳሰሳቸው ርዕሶች ምን ምን ነበሩ? የመጀመሪያው ርዕስ የሚያስታውሰኝ ማን ነው? ጥሩ ሙጃሂድ ሞክረሻል፣ ግን ጠቅለል አድርጌው ይህ በጣም አሳንስሽ መልሱን ስለ ሐላል ሐራም በጣም ጥሩ አሞ ናም አሕመድ ዲዳት ሞክሮታል ጀዛክ አላሁ ኸይረን አሞ ሙጃሂድም ያው ጨምራበታለች እሙ ሙሳ መልሰዋለች ጥሩ ነቢዩ ስ ስለም ባለፈው በተማርነው ሀዲት ሐላል የሆኑ ነገሮች ግልጽ እንደሆኑ እንደዚሁም ደግሞ ሐራም የሆኑ ነገሮች ግልጽ እንደሆኑ ነገር ግን በመካከላቸው ተመሳሳይ እና አጠራጣሪ አሳሳች የሆኑ ነገሮች እንዳሉ ነገሩ። ስለዚህ ነበር የተማርነው። የሀዲቱ ጠቅላላ ሀሳብ ይህ ነበረ። ጥሩ ነቢዩ ስ ስለም ሐላል የሆኑ ነገሮች ግልጽ መሆናቸውን ተናገሩ። ሐራም የሆኑ ነገሮች ግልጽ መሆናቸውን ተናገሩ። ተመሳሳይ የሆኑ ነገሮችን ከተናገሩ በኋላ ግን ምሳሌ ሰጡን። ትንታኔውን የበለጠ ተንትነው ነገሩን። ለምንድን ነው ይህን ያደረጉት? ስለ ሐላሉ ብዙ አልተናገሩም፣ ስለ ሐራሙም ብዙ አልተናገሩም። ግን ተመሳሳዩም አሳሳች የሆኑ ነገሮች ከነ ምሳሌያቸው ከነ አይነታቸው አምጥቶ አስቀመጡልን። እዛ ላይስ ለምን ልንወድቅ እንደምንችል ምክንያቱንም ጠቀሱልን። ለምን ትንታኔ ያስፈልገው ለምን ትንታኔ ያስፈልገው ሶስተኛው ክፍል ለምን ትንታኔ ያስፈልገው يا رضا ريد جزاك الله خيرا على هذا الحرص بارك الله فيك نحن عندنا الآن درس مستقل منفصل عما تذكره أنت الآن فإن شاء الله تعالى جزاك الله خيرا لو أخرت هذا الإعلام فيما بعد نشكرك على هذه على ذلك جزاك الله خيرا طيب أم موسى በትክክል መልሰዋለች ብዙ ሙስሊሞች ስለሚወድቁበትና ስለሚሳሳቱበት ነው ነቢዩ ሰለላሁ ስለም ወሰለም የሆኑ ነገሮች ግልጽ እንደሆኑ ተናገሩ። ሐራም የሆኑ ነገሮች ደግሞ ግልጽ እንደሆኑ ተናገሩ። በእነዚህ መካከል ግን ተመሳሳይ ወይም ደግሞ አሳሳች ነገሮች እንዳሉ ነገሩን እና እነዚህ ተመሳሳይ ወይም ደግሞ አጠራጣሪ የሆኑ ነገሮች እነዚህ አጠራጣሪ የሆኑ ነገሮች ሰው እንዲጠነቀቅና የበለጠ ስለነሱ አውቆ የራሱን ጥንቃቄ እንዲያደርግ ስ ስለም የበለጠ ትንታኔ ወይም ደግሞ የበለጠ ምሳሌ በመስጠት ነገሩን የበለጠ አብራርተውልናል ማለት ነው። ጥሩ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ አልሐላለ በይን ወኢነ አልሐራመ በይን ወበይነሁማ እሙሩ ሙሽተቢሃት ላ ያዕለሙሁነ ከሲሩ ምን ናስ فمن اتقى الشبهات فقد استبرأ لدينه وعرضه ومن وقع في الشبهات وقع في الحرام ነቢዩ ሰለላሁ ዐለይሂ ወሰለም እነዚህ ተመሳሳይ ወይም ደግሞ አሳሳች የሆኑ ነገሮች ላይ የወደቀ ሰው አሉ ሐራም ነገር ላይ ወደቀ አሉ ይሄኛውን ምን ብለን ነበር የተረጎም ነው ሐራም ነገር ላይ ወደቀ ነው የሚያስታውስ የለም ጥሩ ይሄን በሁለት አይነት መንገድ ፈስረነዋል የመጀመሪያው ምንድን ነው እነዚህ ተመሳሳይ ነገሮች ላይ መውደቅ የሚያዘወትር ሰው ከእለታት አንድ ቀን ሳያስበው ግልጽ የሆኑ ሐራም ነገሮች ላይ ይወድቃል ምክንያቱም ይህ ሰው ሁል ጊዜ ስለሚሰላችና ሁል ጊዜ የእሱ ባህሪ መሰላቸት ብቻ ስለሆነ እነዚህ አጠራጣሪ ነገሮች ላይ መውደቅ የሚያበዛ ከሆነ ከእለታት አንድ ቀን ግልጽ የሆኑ ሐራም ነገሮች ላይ መውደቁ አይቀርም ከውጤት አኳያ ሐራም ላይ ወደቀ አሉ ነቢ ስ ስለም ሁለተኛው አተረጓጎም ደግሞ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ይህ ነገር ተመሳሳይ ወይም ደግሞ አጠራጣሪ ሆነው እሱ ዘንድ ብቻ ሊሆን ይችላል ሌሎች ሰዎች ጋር ወይም ደግሞ ሌሎች ዑለማዎች ወይም ደግሞ ትክክለኛ እውነታው ሐራም ሊሆን ይችላል። ስለዚህ እሱ ተመሳሳይ ነገር ነው ብሎ ችላ ብሎ ሲወድቅበት ባላሰበው መንገድ ሐራም ነገር ላይ ይወድቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሁለቱ አባባል ተፈስሯል። ጥሩ ነብዩ ሰለላሁ ዐለይሂ ወሰለም ተመሳሳይ ወይም ደግሞ አሳሳች ነገሮች ላይ የሚወድቅ ሰው ምሳሌ ሰጥተውናል። ይህ ምሳሌ ምንድን ነው? ይህ ምሳሌ ምንድን ነው? ምሳሌው የሚያስታውሰኝ ሰው አለ? ማሻአላህ ምድዳት መልሶታል። ሌላ ሰው እየጠበቅኩ ነው። الرنيا ما شاء الله أم مجاهد من اللي صار لك أمان من اللي صوتال بتام ترو أنجليه نبي صلى الله عليه وسلم حرم لي ما تمسس أنا جروس لا يمي وركسو مثال يوسف منالو كالراعي حول الحمى يوشك أن يرتع فيه لك يسوك كل الزريعة وين دمو يسوك كل الأكابي ከብቶችን የሚያሰማራ እረኛ አይነት ነው አሉ ተመሳሳይ ነገሮች ላይ የሚወርቅ ሰው ምክንያቱም ለተነጋ ሐራም ነገሮች የአላህ ድንበሮች ናቸው ሐራም ነገሮች የአላህ ድንበሮች ናቸው تلك حدود الله فلا تعتدوها تلك حدود الله فلا تقربوها አላህ ሱረቱል በቀራ ውስጥ የተወሰኑ ህግጋቶችን ካስቀመጠ በኋላ ምን አለ እነዚህ የአላህ ድንበሮች ናቸው እና እነዚህን ድንበሮች እንዳትተላለፏቸው በሌላ አንቀጽ ደግሞ እነዚህን ድንበሮች እንዳታልፏቸው እንዳትጠጓቸው በማለት አላህ አስጠንቅቋል። እና እነዚህ ተመሳሳይ ነገሮች ላይ የሚወድቅ ሰው ተመሳሳይ ነገሮች ላይ የሚወድቅ ሰው ይህ ሰው የአላህ ድንበር አካባቢ በጣም ተጠግቷል ያለው ከእለታት አንድ ቀን የአላህ ድንበር ውስጥ መግባቱ የማይቀር ነገር ነው። ሐራም ነገሮች ላይ መውደቁ የማይቀር ነገር ነው ብለናል። እና ነብዩ ሰለላሁ ዐለይሂ ወሰለም የሰጡን ምሳሌ ይህን ይመስላል። ነብዩ ደግሞ እሱ ክልክል ወይም ደግሞ ሐራም ያደረጋቸው ነገሮች ናቸው አሉ። አላ ወኢነ ፊል ጀሰድ ሙድጋ ከዛ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም እነዚህ ተመሳሳይ ወይም ደግሞ አሳሳች ነገሮች ላይ ወይም ደግሞ ሐራም የሆኑ ነገሮች ላይ የሰው ልጅ ሊጥሉ ከሚችሉ ሰበቦች አንዱና ዋነኛው የሆነውን ምክንያት ጠቀሱ። ይህም ልብ ነው እና ነቢዩ ሰለላሁ ዐለይሂ ወሰለም ስለ ልብ ሲናገሩ ምን አሉ? አላ ወኢነ ፊልጀሰድ ጀሰድ ሙድጋ፣ እወቁ ወይም ንቁ ሰውነት ውስጥ ቁራጭ ስጋ አለች አሉ። ኢዛ ሰሉሐት ሰሉሐ አልጀሰዱ ኩልሁ እሷ ከተስተካከለች ሌላው ሰውነት እንዳለ ይስተካከላል። አስተሳሰብ፣ የሰውነት ክፍሎች በሙሉ የሚሰሩት ስራ ጥሩ ይሆናል። ሁሉም ነገር ወደ ቀናው መንገድ ብቻ የሚሄድ ይሆናል። ወኢዛ ፈሰደት እሷ ከተበላሸች እሷ ከተበላሸች ግን ስራ በሙሉ ይበላሻል። ሌላው የሰውነት ክፍል በሙሉ ይበላሻል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እና የሰው ልጅ እነዚህ ተመሳሳይ ነገሮች ወይም ደግሞ ሐራም የሆኑ ነገሮች ላይ ከሚጥሉት አበይትና ዋነኛ ምክንያቶች አንዱ የልብ መበላሸት ነው የልብ መበላሸት ነው ታስታውሱት ከሆነ ከዚህ ሀዲት በኋላ ልብን በተመለከተ ብዙ የተነጋገርናቸው ነገሮች ነበሩ ከቁርአንም አንስተን ከሀዲትም አንስተን እንደዚሁም ደግሞ ከሰለፎች ንግግር አንስተን ብዙ ተነጋግረን ነበረ ከነዚህም ውስጥ እብኑልቀይም የጠቀሱልን ልብ የሚያበላሹ ነገሮች ብለው የጠቀሱልን ነገሮች ነበሩ ልብ የሚያበላሹ ነገሮች ብለው እብኑልቀይም የጠቀሱልን ነገሮች ስንት ናቸው ጥያቄው ለእናንተ ነው። ይቆራረጣል? ድምጽ ይሰማል ወይስ ይቆራረጣል? አንዳንዶቻችሁ አንድ ዜሮ አንድ አንዳንዶች ደግሞ ዜሮ ዜሮ እየጻፉ ነው ያሉት። አይሰማም? አልሐምዱሊላህ ጥሩ። እብኑል ቀይም የጠቀሱልን ነገሮች ልብን የሚያበላሹ ነገሮች ብሎ የጠቀሱልን ነገሮች ስንት ናቸው? አንድ ሰው ሞክሮታል። አንድ ሰው ሞክሮታል። ሁለት ሰው ሞክሯል። ጥሩ ሞክሯል፣ ግን በትክክል የመለሰው አህመድ ዲዳት ነው። እብንልቀይም የጠቀሱልን አቡ ሁሬራም ደገመው ማሻ አላህ እብንልቀይም የጠቀሱልን ልብን የሚያበላሹ ነገሮች አምስት ናቸው ብለናል አምስት ናቸው ብለናል ማን ነው የሚዘረዝራቸው እነዚህን ነገሮች እነዚህ አምስቱ ነገሮች ምን ምን ናቸው በጣም ጥሩ ኡሙ ሙጃሂድ ሁለት መልሳለች በጣም ጥሩ ሶስት ወሬ ማብዛት ወይም ብዙ መናገር አህመድ ዲዳት ጨምሯል ማሻአላህ ማሻላ ጥሩ ሞክረ ጥሩ ሙከራ ነው። እነዚህ አምስቱ ነገሮች ባለፈው ናቸው። ብዙ መተኛት፣ ምኞት ማብዛት፣ ከአላህ በስተቀር ባሉ ነገሮች ላይ መመካት ወይም ደግሞ በእነሱ ላይ ምኞት ማድረግ፣ ከልክ በላይ መብላት እና የህልም መብዛት ነው አሉ። ያው ህልም መብዛትና ምኞት ማለት አብሮ የሚሄዱ ነገሮች ናቸው። ሌሎች ዑለማዎች ደግሞ ልብን የሚያሻሽሉ ነገሮች የልብን ሁኔታ የሚያሻሽሉ ወይም ደግሞ ልብን የሚያጠሩ ነገሮች ብለው የጠቀሷቸው አምስት ነገሮች ነበሩ። እነዚህ አምስት ነገሮች ምንድን ናቸው? ልብን ወደ ተሻለ ደረጃ ላይ ሊያደርሱ የሚችሉ ነገሮች አምስት ናቸው ብለው ዑለማዎች ጠቅሰውልናል። ሱብሃንአላህ ወላሂ ችግሩ ከማን እንደሆነ አልገባኝም። المرسلات عصفا فالعاقبات عصفا والناشرات نشرا فالفارقات فرقا فالملقيات ذكرا عذرا أو نذرا إنما توعدون لواقع فإذا النجوم طمست وإذا السماء فرجت وإذا الجبال نسبت وإذا الرسل أقتت لأي يوم أجلت ليوم الفصل وما أدراك ما يوم الفصل ويل يومئذ للمكذبين ألم نهلك الأولين ثم نتبعهم الآخرين كذلك نفعل بالمجرمين ويل يومئذ للمكذبين ألم نخلقكم من ماء فجعلناه في قرار مكين إلى قدر معلوم السلام عليكم ورحمة الله وبركاته ይቅርታ ሞደሜ በጣም ችግር አለበት ትላንትና ነው ችግር የፈጠረው ኢንሻአላህ አሁን አዲስ ገዛ ነው ኢንሻአላህ ተዓላ አሁን ይሰማችኋል በደንብ ነው ይቆራረጣል አሁንም አሁን በደንብ ይሰማል አልহামዱሊላህ ጥሩ የመጨረሻው ጥያቄ የጠየኳችሁ ምንድን ነበረ? ዑለማዎች ልብን ወደ ተሻለ ደረጃ የሚያደርሱ ወይም ደግሞ ልብን የሚያተረክሱና የሚያለሰልሱ ነገሮች የጠቀሷቸው አምስት ነገሮች አሉ። እነዚህ አምስት ነገሮች ምን ምን ናቸው ነበር ጥያቄው። እነዚህ አምስት ነገሮች ምን ምን ናቸው ነበር ጥያቄው። የሚያስታውስ የለም ቁርአንን በማስተንተን መቅራት ቅያምን ሌል መስገድ ደጋግ ሰዎች ጋር መቀመጥ ሀላል ብቻ መብላት አንድ ይቀራል ሙሙሳ አንድ ይቀርሻል ما شاء الله الله يتأمر لك الله يتأمر لك شو አላህ شو ሁላችሁም በጣም ጥሩ መልስ ነው ጥሩ ወደ ዛሬው ሀዲታችን ስንመጣ بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم يزاريو حديث كما جمراتين بفيت عند تلمدو يا عرب نيون لينك انا ينجلز نيون لينك لك الله تشوال لهن አሁን የላኩት የአረብኛው link ሲሆን ቀጥሎ የምልክላችሁ ደግሞ የእንግሊዘኛው link ነው። ይህ የእንግሊዘኛው link ነው። ሁላችሁም እነዚህን ሁለቱን link ኦች ካገኛችሁ በኋላ ምልክት ስጡኝ። ቶሎ እንድንጀምር ምልክት ስጡኝ። የመጀመሪያው የአረብኛ ሲሆን ሁለተኛው የእንግሊዘኛው የአርብዒን ሐዲስ ሊንክ ነው። ሌሎቻችሁ አላገኛችሁም? ሶስት ሰዎች ብቻ ሌሎቻችሁ አላገኛችሁትም? ሁላችሁም እየጠበኳችሁ ነው። ሁላችሁም አብረን እንድንሄድ መጻፍ ያላችሁ ምንም ችግር የለውም መጻፍ እንዳላችሁ ከነገራችሁኝ በቂ ነው መጻፍ ቢኖራችሁም አንዳንድ ብላችሁ ጻፉልኝ በጣም ጥሩ ኢንሻአላህ አሁን ወደ ትምህርታችን እንሄዳለን የዛሬው ሐዲስ ኢንሻአላሁ ተዓላ ሰባተኛው ሐዲስ ነው የሚሆነው ይህም ሐዲስ الحديث السابع عن أبي رقية تميم بن أوس الداري رضي الله عنه أن النبي صلى الله عليه وسلم قال الدين النصيحة قلنا لمن قال لله ولكتابه ولرسوله ولأئمة المسلمين وعامتهم رواه مسلم ይህን ሐዲስ ሰባተኛውን ሐዲስ የዘገቡልን ሰሓቢ ኩንያቸው አቡ ሩቀያህ ሲባል ስማቸው ደግሞ ተሚም እብን አውስ አዳሪ ተብሎ ይታወቃል እና እኚህ ሰሓቢ ምን አሉ نبي صلى الله عليه وسلم انديها لوالو الدين النصيحة دين مالت مكر مالت نوالو قلنا لمن لمن بلن تجيكناتشو قال لله لالله ولكتابه لكتابه لقرآن مالتنا ولرسوله لملكتنيو ولأئمة المسلمين وعمتهم لمسلموش مريوش انا لمسلموش تكتايوش ለነዚህ በሙሉ ነው ምክር ማለት አሉ ነቢዩ ስ ስለም እና ይህን ሐዲት ኢማሙ ሙስሊም ዘግበውታል የዚህ ሐዲት ጠቅላላ ሀሳብ ነቢዩ صلى الله عليه وسلم በዚህ ሐዲት ውስጥ እንደምናየው ዲን ብሎ ማለት ምክር ማለት እንደሆነ ነገሩን ሰሓባዎችም ምክር ማለት ይህ ምክር ለማን ነው ብለው ሲጠይቁ ነቢዩ ስ ስለም ይህ ምክር ለአላህ ለኪታቡ ለመልእክተኛው እንደዚሁም ደግሞ ለሙስሊም መሪዎችና ለነሱ ተከታዮች ነው ምክር ብሎ ማለት አሉ እንግዲህ እንደምናየው በዚህ ሐዲስ ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ዲን አልኢስላምን የእስልምናን ሃይማኖት በሙሉ ልክ እንደ ምክር አድርገው አስቀምጠውታል አዲኑ አነሲሐ ዲን ምክር ነው አሉ እንደምናውቀው ሁላችንም እስልምና ሃይማኖት የያዛቸው ቁም ነገሮች ምክር ብቻ አይደለም። ከምክር በላይ ብዙ ነገሮችን ይዟል። ተውሂድን ይዟል፣ ሰላት መስገድን ይዟል፣ ዘካትን ይዟል፣ የስር ድንጋጌዎችን፣ ግዴታዎችንና የተወደዱ ስራዎችን፣ ስናዎችን በሙሉ አጠቃሉ የያዘ ነገር ነው። በአንጻሩ ደግሞ አላህ ሐላልና ሐራም ያደረጋቸው ነገሮች በሙሉ ግልጽ በሆኑ ሁኔታዎች ተቀምጠዋል። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲት እንደምናየው ግን እስልምና በሙሉ እንደ ምክር አድርገው አስቀምጠውታል። እንደ ምክር አድርገው አስቀምጠውታል። ምን ማለት ነው? ይህ ዑለማዎች እንዳሉት ይህ እስልምና በሙሉ ምክር ነው ብሎ ማለታቸው ነቢዩ ሰለላሁ ዐለይሂ ወሰለም የምክርን ትልቅነት ያሳያል። የምክርን ትልቅነት ያሳያል። በሌላ ሐዲት ላይ ነቢዩ ሰለላሁ ዐለይሂ ወሰለም አልሐጁ ዐረፋህ አልሐጁ ዐረፋህ አሉ። ሐጅ ብሎ ማለት ዓረፋ መቆም ነው አሉ። ከሁላችንም የተሰወረ እንዳልሆነ ሁሉ የሐጅ ድንጋጌዎች ወይም ደግሞ የሐጅ መስፈርቶች አረፋ ላይ መቆም ብቻ አይደለም የሐጅ መስፈርቶች በጣም ብዙ ናቸው ኢሕራም ማድረግ አለ ንያ ማድረግ አለ ሚና ማደር አለ ሙዝደሊፋ ማደር አለ ማረድ አለ ጠዋፍ ማድረግ አለ በአረፋ ላይ መቆም አለ ነቢዩ ሰለላሁ ዐለይሂ ወሰለም ግን የሐጅ ስራ በሙሉ ልክ እንደ አረፋ መቆም አድርገው ብቻ ቆጠሩት ይህም ዑለማዎች ምን ብለው ትርጓም የሰጡት ይህ የሚያሳየው በአረፋ መቆም ምን ያህል ትልቅ ነገር እንደሆነ ምን ያህል ትልቅ ምንዳ እንደሚያስገኝ ለመናገር ነው እንጂ ሐጅ ማለት አረፋ ላይ መቆም ብቻ ነው ማለታቸው አይደለም አሉ። በዚህም ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም እስልምና ማለት እስልምና ማለት ምክር ነው ሲሉ የምክርን ትልቅነትና የምክርን አሳሳቢነት ወይም ደግሞ አስፈላጊነት በሰው ልጆች ህይወት ውስጥ በጣም አስፈላጊ ነገር መሆኑን ለማሳየት ብለው ነው እስልምናን በሙሉ ምክር በሚለው ቃል ያጠቃለሉት። እስልምናን በሙሉ ምክር በሚለው ቃል ስለያጠቃለሉት ለዚሁ ነው አሉ ዑለማዎች ይህን የመሳሰሉ በጣም ብዙ ምሳሌዎች አሉ ከእነዚህም ውስጥ አሁን የጠቀስኩላችሁ አልሐጁ ዓረፋ የሚለው ሐዲት ليلو ليلو مسالي ደግሞ صحيح بهنا حديث النبي صلى الله عليه وسلم منالو الدعاء هو العبادة الدعاء هو العبادة دعاء بلو مالت السنو يمجزات تكبر مالت السنوالو የመገዛት ተግባር ዱዓ ማድረግ ብቻ አይደለም። ከሱ ውጭ ብዙ የመገዛት ተግባሮች አሉ። ቅድም የጠቀስኳቸው የዒባዳ አይነቶች ሰላት መስገድ፣ ዘካት ማውጣት፣ ጾምን መጾም የመሳሰሉት እነዚህ በሙሉ ዒባዳ ውስጥ የሚካተቱ ናቸው። ነቢ ስ ስለም ግን በዚህ አባባላቸው ዱዓ እሱ ብቻ እንደሆነ ነው ያስቀመጡልን። ከዒባዳ ውስጥ ዱዓ ብቻ እሱ ብቻ ዒባዳ እንደሆነ ነው ያስቀመጡልን። ይህ የሚያሳየን ምክር በእስልምና ውስጥ ያለው ትልቅ ቦታ ምክር በእስልምና ውስጥ ያለው ትልቅ ቦታ ከዚህ ሐዲስ እንረዳለን ከዛ ሰሓባዎች የነቢዩ ስ ስለም ንግግር ከገባቸው በኋላ እስልምና ማለት ምክር እንደሆነ ከገባቸው በኋላ ምን አሉ ለማን ነው ይህ ምክር ለማን ነው ማንን ነው የምመክረው ብለው ጠየቋቸው ከዛ ነቢዩ صلى الله عليه وسلم ምን አሉ ይህ ምክር ለአላህ ለኪታቡ ለቁርአን ለመልእክተኛው ለነቢዩ ስ ስለም ማለታቸው ነው ወለአኢመቲል ሙስሊሚን ለሙስሊም መሪዎች እንደዚሁም ደግሞ ለሙስሊም ተከታዮች በሙሉ ነው ምክር ብሎ ማለት አሉ እዚህ ጋር ብዙዎቻችን ግራ ልንጋባ እንችላለን ምክር የሚለው ቃል በተለምዶ የሚታወቀው የተሳሳተን ሰው ለማረም ወይም ደግሞ ችግር ያለበትን ሰው አይተን እሱ እንዲስተካከል የምናደርገው የምክር ወይም ደግሞ የእርማት ንግግሮች እነዚህ ናቸው ምክር የሚባሉት እና አላህን ቁርአንና ረሱልን ሰለላሁ ዐለይሂ ወሰለም እንዴት አድርገን ነው የምንመክራቸው? የሙስሊም መሪዎችና ተከታዮች ግልጽ ነው ሰዎች ስለሆኑ ከሰው ስህተት አይጠፋምና እነሱን መምከር አለብን የሚለው ቃል ሊገባን ይችላል። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ምንም ሰው እንኳን ቢሆኑ ከአላህ ወሒ ስለሚወርድላቸው አላህ ትልልቅ ስህተቶች ላይ ከመውደቅ ስለሚጠብቃቸው ምክር ለሳቸው ከኛ እንደማያስፈልጋቸው ከሁላችንም የተሰወረ አይደለም። ስለዚህ ሊላሂ ወሊኪታቢሂ ወሊረሱሊሂ ይህ ምክር ለአላህ ለመጽሐፍቱ እንደዚሁም ደግሞ ለነቢዩ ሰለላሁ ዐለይሂ ወሰለም ነው የሚለውን አባባል እንዴት አድርገን ነው የምናየው? ዑለማዎች ምን አሉ? ምክር ብሎ ማለት ምክር ብሎ ማለት አነሲሐ በአረብኛ አነሲሐ የሚሉት በአማርኛ ምክር ከምንለው ቃል የበለጠ ብዙ ትርጓሚዎች ያሉት ቃል ነው። ልብ በሉ። አነሲሐ የሚለው ቃል በአረብኛ በአማርኛ ምክር ከምንለው ቃል የበለጠ ጠቅለል ያሉ ሀሳቦችን ማጠቃለል የሚችል ቃል ነው <clears throat> እና ለአላህ ምክር ሲባል ምን ማለት ነው? ለአላህ ምክር ሲባል ምን ማለት ነው? ይቅርታ ከዚህ በፊት ማስታወስ የምፈልገው ነገር ምንድን ነው? አዲኑ አነሲሐ የሚለው ቃል አነሲሐ እንደነገርኳችሁ አሁን ምክር ከሚለው ቃል ጠቅለል ያለ ሀሳቦችን ጠቅለል ያለ ሀሳቦችን ማካተት የሚችል ቃል ነው ብለናል እና በአረብኛ ነፍሐ የሚለው ቃል ነፍሐ የሚለው ቃል ዑለማዎች ምን ብለው ይፈስሩታል? ሁለት አይነት ትርጓሚ ያለው አሉ። በቋንቋ ደረጃ ልብስ መስፋትም ሊሆን ይችላል፣ የተቀደደ ልብስ መስፋት ሊሆን ይችላል። ሁለተኛ ነገር ደግሞ ማጥራት ሊሆን ይችላል፣ ማጥራት ሊሆን ይችላል። እና ከዚህኛው አባባል ምን እንረዳለን? ማጥራት ከሚለው ቃል እኛ ለአላህ ምክርን ስናቀርብ አላህ የተሳሳተ ነገር ኑሮት እሱን ለማረም ሳይሆን እኛ የእኛን ዒባዳ ለአላህ አጥርተን ማቅረብ ማለት ነው አሉ የእኛን ዒባዳ ለአላህ አጥርተን ስናቀርብ ነው ያኔ መከረን የሚባለው ያኔ ነው ምክሩ ግን ለአላህ ሳይሆን ለእኛ ነው በተዘዋዋሪ መልኩ ለእኛ ነው የሚደርሰው ማለት ነው አላህ ከእኛ የሚፈልገው ምንም አይነት ምክር የለም እሱ ነው የእኛ መካሪ እሱ ነው የእኛ አስተማሪ እሱ ነው የእኛ ጌታ እሱ ነው የእኛ ብቸኛ አምላክ ብቸኛ አምልኮ ተግባራት የሚገባው ብቸኛ አምላካችን እርሱ ብቻ ነው ሀቁን የሚመጣው ከሱ ነው እኛ የዛ ተቀባዮች ተቀባዮችንን እንጂ ከኛ ሀቅ ተነስቶ አላህ የሚቀበለው ነገር አይደለም። አላህ የሁሉም አስተዳዳሪ፣ የሁሉም ጌታ፣ የሁሉም አምላክ፣ ሁሉንም አዋቂ የሆነ ጌታ ባሮቹን የሚመክር ጌታ ነው እንጂ ከባሮቹ ምንም የሚፈልገው የምክር አይነት የለም። እና እኛ ለአላህ መከርን የሚባለው መች ነው? ለአላህ መከርን የሚቻለው የሚባለው መች ነው? እኛ ለአላህ ተገቢውን ተገቢውን የአምልኮ ተግባራት በተገቢው መልኩ ነቢዩ ሰለላሁ ዐለይሂ ወሰለም ባስተማሩን መንገድ ስንፈጽም ብቻ ነው። አለበለዚያ አላህን መከረን ሊባል አይችልም። ዑለማዎች ምን ይላሉ? አላህን መምከር የሚለው ቃል በዚህ ሐዲስ ላይ አላህን መምከር የሚለው ቃል ሁለት ነገሮችን አጠቃሉ ይይዛል ይላሉ። አላህን መምከር የሚለው ቃል በዚህ ሐዲስ ውስጥ ሁለት ነገሮችን አበይት ነገሮችን አካቶ ይይዛል አሉ። የመጀመሪያው የአምልኮ ተግባራቶችን በሙሉ ለአላህ ብቻ ማድረግ ተውሂድ የሚለው ቃል ማለት ነው። የአምልኮ ተግባሮችን በሙሉ ኢባዳዎችን ስንፈጽም አላህ ያዘዘንን ስንታዘዝ የከለከለውን ነገር ደግሞ ስንከለከል ለአላህ ብቻ የአላህን ምንዳ ብቻ ፈልገን የምናደርግ ከሆነ ያኔ ነው አላህን መከረን የሚባለው ያኔ ነው አላህን መከርን የሚባለው አለበለዚያ ግራና ቀኝ የምንሄድ ከሆነ አላህን የማንገዛ ከሆነ ደግሞ አላህን ስንገዛው በሱ ላይ እያጋራን ከሆነ በተለያዩ የሽርክ አይነቶች ውስጥ የምንዘፈቅ ከሆነ ከአላህ ውጪ የምንምል ከሆነ ከአላህ ውጭ ላሉ የሐሰት አማልክቶች ስለት የምናደርግ ከሆነ ከአላህ ውጭ ባሉ ሌሎች የሐሰት አማልክቶች የምንመካ ከሆነ የመሳሰሉት የሽርቅ አይነቶችን የምንፈጽም ከሆነ ወይም ደግሞ የሉኝታ ስራ የምንሰራ ከሆነ ያኔ ለአላህ በትክክል አልመከርንም ይባላል። ያኔ በትክክል አላህን አልመከርንም ይባላል። ምክንያቱም አላህን መምከር የሚለው ቃል ሁለት ነገሮችን ያካትታል ስላል የመጀመሪያው የአምልኮ ተግባራቶችን ወይም ደግሞ ዒባዳዎችን በሙሉ ሁለተኛው ደግሞ ከሚለው ስር የሚጠቃለለው አላህ እርሱ ብቻ ብቸኛ በሚሆንባቸው ነገሮች በሙሉ የአላህን ብቸኝነት መመስከር ይህም በተደጋጋሚ ነው የተውሂድን ሶስቱን ክፍፍሎች የሚይዝ ይሆናል የተውሂድን ሶስቱን ክፍፍሎች የሚይዝ ይሆናል ይህም ምን ማለት ነው ተውሂድ አሩቡብያ ተውሂድ አልኡሉህያ ተውሂድ አልአስማእ ወሲፋት እነዚህ ሶስቱ ታስታውሷቸዋላችሁ እንሻ አላሁ ተዓላ የተውሂድ ሶስቱ ክፍፍሎች ናቸው ተውሂድ አላህን አንድ ማድረግ ሲባል በሶስት ነገሮች አላህን ብቸኛ ማድረግ ነው ብለናል የመጀመሪያው ተውሂድ ሩቡብያ አላህን በጌትነቱ ብቸኛ ማድረግ ሁለተኛው ደግሞ ተውሂድ አልኡሉህያ አላህን በአምላክነቱ ወይም ደግሞ የአምልኮ ተግባራቶች በሙሉ የሚገቡት ለአላህ ብቻ መሆኑን ማመን ይህ ሁለተኛው የተውሂድ ክፍል ሲሆን ሶስተኛውና የመጨረሻው ደግሞ አላህ ለሱ ባጸደቃቸው ስሞችና ባህሪያቶች ማመን እሱ ባጸደቃቸው መልኩ ማጽደቅ እሱ ባላጸደቃቸው መልኮች ደግሞ አላህ ያላጸደቀውን ነገር ለሱ አለማጽደቅ ይህ ነው ሶስቱ የተውሂድ ክፍፍሎች እነዚህ ናቸው እና አላህ አላህን መምከር የሚለው ቃል የሚያካትተው ሁለተኛ ነገር ይህ ይሆናል ማለት ነው አላህን በብቸኛ አምላክነቱ መገዛት በብቸኛ አምላክነቱ መገዛት የሚለው ቃል እነዚህ ሶስቱ ነገሮች እንደሚያካትት አሁን የተነጋገርንበት ነገር ነው ቀጥሎ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ አላህን መምከር ካሉ በኋላ ምን አሉ ወሊ ኪታብሂ ኪታቡንም መምከር ነው አሉ ቁርአንን ማለታቸው ነው እሱንም መምከር ነው እንደምታውቁት ልክ አላህ ከኛ ምንም እንደማይፈልገው ሁሉ የአላህም ቃል የአላህ አይደለም ሀቆ ነው ምክር ሁሉ የሚፈልቀው ከቁርአን ነው ምክር የተባለ በሙሉ ሀቅ የተባለ በሙሉ ከቁርአን ሊወጣ አይችልም እና ከኛ ምንም የሚፈለግ የምክር አይነት የለም እና በዚህ ሐዲስ ውስጥ ለማለት የተፈለገው ቁርአንን መምከር የሚለው ወይም ደግሞ እሱ የተሳሳተ ነገር ኖሮ እሱ ማረም ሳይሆን ቁርአን መምከር የሚለው ቃል ልክ አላህን መምከር የሚለው ቃል እንዳየነው ሁሉ ቁርአንን መምከር የሚለው ቃል በውስጡ ብዙ ነገሮችን ይይዛል በውስጡ ብዙ ነገሮችን ይይዛል ከነዚህም ውስጥ የመጀመሪያው ምንድን ነው ከቁርአን መከላከል ከቁርአን መከላከል ቁርአን ላይ የሚደርሱ የውሸት ነገሮችን ማለት ቁርአን ቁርአን ላይ የሚዋሹ ሰዎችን ከነሱ እነሱ መከላከል ቁርአንን እንዳይሰድቡ ወይም ደግሞ ቁርአንን እንዳይዘልፉ እነሱን መከላከል ይህ መጀመሪያው የሚያካትተው ነገር ነው እዚህ ውስጥ የሚካተተው ነገር ምንድን ነው ቁርአን አላህ ባስቀመጠው መልኩ ሳይሆን እነሱ በሚፈልጉት መልኩ ቁርአንን የሚረዱ ሰዎች ከእነሱ ጋርም መከላከል እነሱን እስልምናን እንዳያጠፉ ወይም ደግሞ ቁርአንን እንዳያበላሹ የቁርአንን ትንታኔ እንዳያበላሹብን እነሱን መከላከል ይህም በምሳሌነት ደረጃ መምጣት የምፈልገው ምንድን ነው ለምሳሌ ቁርአን ውስጥ አላህ ምን ይነላል አራሕማኑ አለ ልዓርሽ ስተዋ አላህ ከዓርሽ በላይ መሆኑን አላህ ነገረን ሱረቱ ጣሃ ውስጥ እና ሱረቱ በቀራ ውስጥ ብዙ የቁርአን አንቀጾች ውስጥ አላህ ነግሮናል አላህ ከዓርሽ በላይ መሆኑን እኔ መጥቼ አይ አላህ ከአርሽ በላይ አይደለም ያለው የአላህ ስልጣን ነው ከአርሽ በላይ ያለው ብል ይህ የአላህን ለአላህ የሚገባውን ነገር አበላሸሁኝ ወይም ደግሞ ቁርአን ውስጥ አላህ ያስቀመጠውን ቃል በትክክል ያስቀመጠውን ነገር እኔ በሌላ ተርጓሚ እኔ በፈለግኩት መልኩ እያስኬድኩት ነው ያለሁት ማለት ነው እና ይህ ቁርአንን እንደ መዳፈር ይቆጠራል ይህ ቁርአንን እንደ ማጉደፍ ይቆጠራል አላህ ያላለውን ነገር አላህ ያላለውን ነገር ብሏል ብሎ ማለት ወይም ደግሞ አላህ ያለውን ነገር ትቼ እኔ የምፈልገውን ነገር ብቻ መከተል ይህ ቁርአን ማግደፍ እንደ ማግደፍ ይቆጠራል እና እነዚህ ሰዎች መከላከል ቁርአንን ከመምከር ይቆጠራል አሉ ዑለማዎች ሁለተኛው ቁርአንን መምከር ከሚለው ቃል ስር የሚካተተው ነገር ምንድን ነው አላህ ቁርአን ውስጥ የነገረን ነገር በሙሉ እውነት ነው ብሎ መቀበል እውነት ነው ብሎ መቀበል ቁርአን ውስጥ ከተቀመጡት እውነታ ከተቀመጡት እውነታዎች ውስጥ አንዱን እንኳን ብናስተባብል ወይም ደግሞ አንዱ ላይ እንኳን ጥርጣሬ ቢኖረን የኛ እምነት ትክክል ሊሆን አይችልም። ከእስልምና ሊያወጣን ይችላል። ለቁርአንም ያለን ምክር ውድቅ ሆነብን ማለት ነው። እና ሁለተኛው ምንድን ነው? ቁርአን ውስጥ ያሉ ነገሮች በሙሉ ቁርአን ውስጥ ያሉ እውነታዎች በሙሉ እውነት ናቸው ብሎ ማመን፣ እውነት ናቸው ብሎ መቀበል ይህ ቁርአንን መምከር የሚለው ቃል የሚያካትተው ሁለተኛው ነገር ነው ማለት ነው። ሶስተኛው ደግሞ ቁርአንን መምከር ከሚለው ስር የሚካተተው ነገር ምንድን ነው አላህ በቁርአን ውስጥ እኛን ያዘዘን ነገሮች በሙሉ መታዘዝ ይህ ሶስተኛው ነው ማለት ነው አላህ እኛም በቁርአን ውስጥ ያዘዝን ነገር በሙሉ መታዘዝ ቁርአንን ከመምከር ይቆጠራል አላህ ባለው መንገድ ላይ አላህ ለእኛ ባሰመረልን መስመር ላይ መገኘት በቁርአን መተዳደር ይህ ነው ሶስተኛው በቁርአን ቁርአንን መምከር የሚለው ቃል ስር የሚካተተው እና አንድ ሰው ከዚህ በወጣ ቁጥር የአላህን ትእዛዝ በጣሰ ቁጥር ለቁርአን ያለው ውዴታ ወይም ደግሞ ለቁርአን ያለው ምክር በጣም ጎድፏል ወይም ደግሞ በጣም ጎድሏል ማለት ነው። አራተኛው ቁርአንን መምከር ስር ከሚካተቱት ነገሮች አንዱ አላህ በቁርአን ውስጥ የከለከለን ነገሮች በሙሉ መከልከል አላህ በቁርአን ውስጥ የከለከለን ነገሮች በሙሉ መከልከል አለበለዚያ አላህ የከለከለን ነገሮች በሙሉ የምንዳፈር ከሆነ አላህ የከለከለን ነገሮች ላይ እንደፈለግን የምንወርቅ ከሆነ ባለፈው ሐዲስ ላይም እንደተነጋገር ነው በዚህም ሐዲስ እንደምናየው አንድ ሰው ለቁርአን ያለው ምክር በጣም ውድቅ ነው ወይም ደግሞ ለቁርአን ያለው ክብር በጣም ኢምንት ነው ማለትን ያስይዘናል ምክንያቱም እንዴት አድርጎ ቁርአንን እየወደደ እንዴት አድርጎ አይሰራበትም ቁርአንን ወዶ ሲያበቃ ቁርአንን ማይሰራበት ከሆነ ለዚህ ቁርአን ያለው ውዴታ ውሸት መሆኑን እንረዳለን አምስተኛው ቁርአንን መምከር ከሚለው ቃል ስር የሚካተተው ነገር ደግሞ ምንድን ነው ቁርአን ውስጥ ያሉ ህግጋቶች በሙሉ የህግጋቶች ሁሉ በላጮች መሆኑን ማመን አላህ በቁርአን ውስጥ ያስቀመጠልን ህግጋቶች በሙሉ እኛ እንድንተዳደርበት ያስቀመጠልን ህግጋት በሙሉ ከህግጋቶች በሙሉ በላጩ እና ትክክለኛው ለሰው ልጆች ህይወት ተስማሚ የሆነ ከሰው ልጆች አእምሮና ከነሱ ህይወት ጋር በማንኛውም ዘመን በማንኛውም ጊዜ ለማንኛውም ዘመንና ለማንኛውም ጊዜ የሚሆን የሚሄድ ሀቅ ወይም ደግሞ የሚሄድ ህግ መሆኑን ማመን ይህ ነው የቁርአኑ ትልቁ ቦታ በቁርአን ማመን የሚለው ውስጥ የሚገባው ትልቁ የእምነት ክፍል ይህ ነው ምክንያቱም አንድ ሰው በቁርአን ውስጥ ያሉ ህግጋቶች በሙሉ ለጊዜያችን አይሄድም፣ እኛ ካለንበት ጊዜ ጋር አይሄድም፣ ወይም ደግሞ እኔ ካለሁበት አገር ጋር አይሄድም የሚል ከሆነ ቁርአንን በጣም እያጎደፈን ያለው ምክንያቱም አላህ ለሰው ልጆች የሚስማማውን ነገር በሙሉ ከሰው ልጆች የበለጠ ስለሚያውቅ ለሰው ልጆች መተዳደሪያ ለማንኛውም ጊዜና ለማንኛውም ዘመን ለማንኛውም ቦታ እንደሚስማማ አድርጎ ነው አላህ ያወረደው አላ ያዕለሙ መን ኸለቀ ወሁወ ለጢፉ ልኸቢር አላህ የፈጠረውን ነገር ያውቃል አላህ የውስጥ አዋቂ የሆነ ጌታ ነው እና አላህ እኛን ፈጥሮን ሲያበቃ ለእኛም የሚስማማውን ነገር ክፉንና ደጉን ነገር ስለሚያውቅ ክፉን ነገር ከኛ አርቆ ሀቅ ሀቁን ጥሩ ጥሩ ደግ ደጉን ደግሞ ለኛ አስጠግቶ ለኛ በሚስማማ መልኩ ያወረደው ቁርአን ነው እና እዚህ ቁርአን ውስጥ የተቀመጠው ነገር ለጊዜ አይሄድም፣ ከጊዜያችን ጋር አይሄድም፣ ወይም ደግሞ ከዘመናችን ጋር አይሄድም፣ ወይም እኛ ካለንበት አገር ጋር አይሄድም የምንል ከሆነ ወላሂ ቁርአን ላይ ያለን እምነት በጣም ጎዶሎ ነው። ኢማናችንን ማደስ እንደ አዲስ ያስፈልገናል ማለት ነው። ስድስተኛው ቁርአንን መምከር ከሚለው ስር ውስጥ የሚካተተው ነገር ምንድን ነው? ቁርአን የአላህ ቃል አላህ ራሱ የተናገረው የራሱ ቃል መሆኑን ማመን። አንድ ሰው አላህ ቁርአንን አልተናገረውም ብሎ የሚያስተባብል ከሆነ ወይም ደግሞ የሚጠራጠር ከሆነ ወይም ደግሞ አላህ ቁርአንን አልተናገረውም ፈጠረው እንጂ የምንል ከሆነ ይህ ቁርአንን ከመምከር ውጭ ነው። ቁርአንን አልመከርንም ማለት ነው። ቁርአን ፍጡር አይደለም ቁርአን የአላህ ቃል ነው አላህ የተናገረው ነገር ነው እና አላህ የተናገረውን ነገር ፍጡር ነው ብለን ምንዋሽ ከሆነ አንዳንድ ሙብተዲዓዎች ወይም ደግሞ አንዳንድ የተጣመሙ ሰዎች እንደሚሉት እንደዚህ የምንል ከሆነ ኢማናችን በጣም ጎዶሎ ወይም ደግሞ አጠራጣሪ ሊሆን ስለሚችል እንደዚህ የምንል ሰዎች ካለን ሁልጊዜ ኢማናችንን ማደስ መቻል አለብን ከዚህም አባባል በአስቸኳይ መላቀቅ መቻል አለብን እንግዲህ እነዚህ ስድስቱ ነገሮች ቁርአንን መምከር ከሚሉ ነገር ከሚለው ቃል ውስጥ የሚካተቱ ነገሮች ይሆናሉ <clears throat> ነቢዩን ሰለላሁ ዐለይሂ ወሰለም መምከር የሚለው ደግሞ ልክ አላህና ቁርአኑ ላይ እንደተነጋገር ነው ሁሉ ነቢዩ ሰለላሁ ዐለይሂ ወሰለም ከኛ የሚፈልጉት የምክር አይነት የለም። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ወህይን ሁሉ የሚያገኙት ከአላህ ስለሆነ አላህ ከሁሉም ሰዎች እንዲጣቆ ስላደረጋቸው አላህ በቁርአንና በሱና ስለደገፋቸው ከኛ ምንም ያስፈልጋቸው ነገር የለም። ይህ እንደዚህ ከሆነ እሳቸውን መምከር ማለት ታዲያ ምን ማለት ነው ነቢዩ ሰለላሁ ዐለይሂ ወሰለም መምከር ማለት ታዲያ ምን ማለት ነው ነቢዩ ሰለላሁ ዐለይሂ ወሰለም መምከር በውስጡ የሚያካትታቸው ብዙ ነገሮች አሉ በውስጡ የሚያካትታቸው ብዙ ነገሮች አሉ ከነዚህም ውስጥ የመጀመሪያውና ዋነኛው የምንከተለው ሰው ነቢዩ ሰለላሁ ዐለይሂ ወሰለም ብቻ ማድረግ የምንከተለው ሰው ነቢዩ ሰለላሁ ዐለይሂ ወሰለም ብቻ ማድረግ ሐቅን ስንከተል መሪያችን ነቢዩ ሰለላሁ ዐለይሂ ወሰለም መጥፎ ነገርን ስንከለከል መሪያችን ነቢዩ ሰለላሁ ዐለይሂ ወሰለም አላህን ስንገዛው ነቢዩ ስ ስለም ባሰመሩልን መንገድ ብቻ እንደዚህ ከሆነ አላህ ነቢዩ ስ ስለም በትክክል መክረናል ወይም ደግሞ በሳቸው መንገድ ላይ ተገኝተናል ማለት ነው ስለዚህ እኛ ነቢዩን ሰለላሁ ዐለይሂ ወሰለም ሁል ጊዜ የምንከተል ከሆነ በትንሽ በትልቁ የእሳቸውን ፈለግ የምንከተል ከሆነ ያኔ ነው በትክክል የአላህ መስመር ላይ ተገኘን የሚባለው ወይም ደግሞ ነቢዩን ሰለላሁ ዐለይሂ ወሰለም መከረን የሚባለው አላህ ምን አለ لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا سورة الأحزاب قطرها عند لي الله من ينال برقت لأن أنت نبي صلى الله عليه وسلم بمكة ጥሩ ፈለግ ተደርጎላቸዋል እና ይህ ነቢዩ ስ ስለም መከተል ለማን ነው የተደረገው አላህንና የውመልቅያማን ለሚፈልግ ሰው እንደዚሁም ደግሞ አላህን ብዙ ጊዜ ለሚያስታውሰው ነው ምን ማለት ነው ነቢዩን ሰለላሁ ዐለይሂ ወሰለም የሚከተለው ሰው ምን አይነት ሰው ነው አላህንና ነቢዩን አላህንና የውመል ቂያማን የሚከጅል ሰው የአላህን ምንዳ የሚከጅል ሰው የውመል ቂያማ ደግሞ አለች ብሎ የሚፈራ ሰው የዚህ ሰውዬ ትልቁ ባህሪ ምንድነው ነቢዩ ሰለላሁ ዐለይሂ ወሰለምን መከተል ነው ምክንያቱም አላህን ወዶ ሲያበቃ አላህን የሚገዛው ነቢ ስ ስለም ካሰመሩት መስመር ውጭ ከሆነ ይሄ ሰው በትክክል አላህን አልወደደውም ይህንንም አባባል በመደገፍ አላህ ምን ይላል ሱረቱ አልዕምራን ውስጥ قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم أن أنت الله أن نرد لن أن يمتلك هنا أن أنت كتلوي الله أن أنت الله أن نرد لن أن يمتلك هنا أن أنت كتلوي الله يرد على الله أن أنت ننجل يمر الله على الله عزاني النام هاري جيتانو بلاتشيل على الله لنبي صلى الله عليه وسلم ከዚህ አንቀጽ የምንረዳው ነገር ምንድን ነው? የእውነት እኛ አላህን እንወዳለን የምንል ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም እንወዳለን የምንል ከሆነ ውዴታችንን መግለጽ የምንችለው ባፋችን አላህ እንደምንወደው በመግለጽ ወይም ደግሞ ነቢ ስለም እንደምንወድ በመግለጽ ነቢ ስለም በተለያዩ ስሞች በማወደስ አይደለም። አላህን መውደዳችን የምን መግለጽ የምንችለው ነቢ ስለም እንደምንወድ መግለጽ የምንችለው ነቢዩ ሰለላሁ ዐለይሂ ወሰለም ባሰመሩት መስመር ብቻ አላህን ስንገዛ ነው። ከዛ ውጪ የአላህ ውዴታ መግለጽ አይቻልም። በተደጋጋሚ እንደተነጋገር ነው በአምስተኛው ሐዲትና በመጀመሪያው ሐዲት ላይ በጣም አጠንክረን የተነጋገርንበት ነገር ምንድን ነው? የማንኛውም ሰው ዒባዳ አላህ ዘንድ ተቀባይነት እንዲያገኝ ሁለት መስፈርቶች ያስፈልጉታል። የመጀመሪያው የዒባዳ ተግባሮችን በሙሉ ለአላህ ጥረት ማድረግ ኢኽላስ ማለት ነው። ሁለተኛው ደግሞ ነቢዩ ሰለላሁ ዐለይሂ ወሰለምን መከተል ነቢዩ ስ ላ ስለም ካልተከተልን አላህን ስንገዛ ነቢ ስ ስለም መስመር ካልሆነ የኛ ውዴታ ለአላህና ለነቢዩ ስ ስለም ያለው ትክክል ሊሆን አይችልም የእኛም ስራ አላህ ዘንድ ተቀባይነት አያገኝም ማለት ነው ይህ የመጀመሪያው ነቢዩ ስ ስለም መምከር የሚለው ውስጥ የሚጠቃለል ነው ሁለተኛው ደግሞ ነቢዩ ሰለላሁ ላሁ ወሰለምን መምከር የሚለው ስር የሚካተተው ነገር ምንድን ነው ነቢዩ ለ ላሁ ወሰለም የእውነት የአላህ መልእክተኛ መሆናቸውን ማመን መመስከር ነቢ ስ ስለም የእውነት ሐቀኛና እውነተኛ የአላህ መልእክተኛ መሆናቸውን መመስከር ይህ ነቢዩ ስ ስለም መምከር ከሚለው ቃል ስል ከሚለው ቃል ስር የሚካተት ነው ሶስተኛው ደግሞ ነቢዩ ስ ስለም መምከር ከሚለው ስር የሚካተተው ነገር ምንድን ነው ነቢዩ ስለ ላሁ ለ የነገሩን ነገር በሙሉ እውነት ነው ብሎ መቀበል የነገሩን ነገር በሙሉ እውነት ነው ብሎ መቀበል ነቢ ስ ስለም የነገሩን ነገር በትክክል እኛ ጋር ከደረሰ በኋላ እኛ ያን ነገር የምናስተባብል ከሆነ ወይም ደግሞ የምንጠራጠር ከሆነ የኛ እምነት ትክክል ሊሆን አይችልም ኩፍር ደረጃ ላይ ሁሉ ሊያደርሰን ይችላል ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ አንዳችሁ የሚጠጣ ነገር እየጠጣ እያለ ዝንብ መታ እሱ የሚጠጣው ነገር ላይ ብታርፍበት ዝንቧን እዛ የሚጠጥ ውስጥ ይንከራት አሉ ነክሮ ያውጣት አሉ ለምን ዝንብ ሁልጊዜ ስታርፍ መጠጥ ላይ ወይም ደግሞ ምግብ ላይ ስታርፍ በግማሽ ጎኗ ነው የምታርፈው እና ያ ግማሽ ጎኗ ቆሻሻ ይዞ ነው የሚያርፈው። በግማሽ ጎኗ ደግሞ ያን ቆሻሻ ወይም ደግሞ ያን ጀርም የሚገድል መድኃኒት ይዛለች እና እዚያ መጠጡ ስንከተው እሷ ይዛው የመጣችውን ቆሻሻ የሚያጠፋ መድኃኒት ስላለች ልክ ስንነክራት ቆሻሻው በዛ መድኃኒት ይጠፋል ማለት ነው። ሱብሃነላህ አልዓዚም የሚገርመው ነገር አንዳንድ ሙስሊም ነን ባዮች ይህን ሐዲስ አስተባብለውታል። ምክንያቱም ምን አሉ? ነቢ ስ ስለም ሐኪም አይደሉም፣ ዶክተር አይደሉም፣ ሳይንቲስት አይደሉም። ከአላህ የተላኩ መልእክተኛ ብቻ ናቸው እና እሳቸው ይህን ነገር ተናግረው እኔ ይሄ ይሄን የመቀበል ግዴታ የለብኝም አለ ገብቷቸዋል ተራ ሐኪም ግን መጥቶ ቢነግረኝ ይህን ነገር ልቀበለው እችላለሁኝ سبحان الله العظيم። ይህ ትልቅ የኩፍር ቃል ነው ነቢዩ صلى الله عليه وسلم ቅድም ነው ወህያቸውን የሚያገኙት የአላህን ቃል የሚያገኙት ከአላህ ነው ሱናውንም ሐዲሱንም የሚያገኙት ከአላህ ነው ወማ ينطق عن ሀዋ ኢን ሁወ ኢላ وحي يوحى አላህ ለነቢ ስ ስለም ሲመሰክርላቸው ምን አለ ነቢዩ ስ ስለም ከስሜታቸው ተነስቶ አይናገሩ ምን ቢሆን እንጂ የሚወርድ ወሒ ቢሆን እንጂ ያ እሳቸው የሚናገሩት ነገር ከአላህ የወረደ ወሒ ቢሆን እንጂ ከልባቸው ወይም ደግሞ ከስሜታቸው ተነስተው የሚናገሩት ነገር አይደለም አለ አላህ እንደዚህ ብሎ መስክሮላቸው ሲያበቃ እኛ የአላህን የምስክርነት ቃል ጥለን የነቢ ስ ስለም እውነተኝነትን ጥለን ነቢ ስ ስለም ሀኪም ስላልሆኑ አንቀበል የምንል ከሆነ ይህ ወላሂ ትልቅ የኮፍር ቃል ነው የሚገርመው ነገር ግን በዘመናችን ሳይንቲስቶች ይህኑ ነገር አግኝተውታል ሳይንቲስቶች ይህኑ ነገር አግኝተውታል ዝም ሁለት በሁለቱም ጎኖቿ ተቃራኒ የሆኑ ነገሮችን ወይም ደግሞ የሚጋጩ ነገሮችን እንደምትይዝ በግማሽ ጎኗ ቆሻሻ በግማሽ ጎኗ ደግሞ መድኃኒት እንደምትይዝ ይህም ራሷን ለመጠበቅ የምታደርገው ነገር እንደሆነ ሳይንቲስቶች ደርሰውበታል እና አንድ ሰው የሚጠጣው መጠጥ ውስጥ ዝንብ ካረፈችበት እና እዛ ውስጥ ከነከራት እዛ ውስጥ ከነከራት ያ በሽታ ይጠፋል። ያ በሽታ ይጠፋል፣ አደገኛነቱም ከእርሱ ጋር አብሮ ይጠፋል ማለት ነው። አራተኛው ነቢዩን ሰለላሁ ዐለይሂ ወሰለም መምከር ከሚለው ስር የሚጠቃለለው ነገር ምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለም ያዘዙትን በሙሉ መታዘዝ ልክ ቁርአን ውስጥ እንዳለው ማለት ነው። አምስተኛው ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም መምከር ከሚለው ውስጥ የሚጠቃለለው ነገር ምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለም የከለከሉትን መከልከል ስድስተኛው ደግሞ ከነቢዩ ሰለላሁ ዐለይሂ ወሰለም ሱና መከራከር የነቢዩ ዐለይሂ ወሰለም ሱና እንዳይደፈር የነቢዩ ዐለይሂ ወሰለም ፈለግ እንዳይደፈርና እንዳይዘለፍ ወይም ደግሞ እንዳይሰደብ ከሱ መከላከል ይህ ሁሉ የነቢዩ ሰለላሁ ዐለይሂ ወሰለም ነቢ ስ ስለም መምከር ከሚለው ቃል ስር ይጠቃለላል ከእነዚህም ውስጥ አሁን በዘመናችን እንደሚደረገው ነቢዩን ስለ ላ ስለም በማጉደፍ የሚሳሉ ስዕሎች የካርቱን ስዕሎች በሙሉ ይህ ሁሉ ከእስልምና ተጻራሪ የሆኑ ነገሮች ናቸው ከእስልምና ተጻራሪ የሆኑ ነገሮች ናቸው እና ይህን ነገር በጥብቅ መቃወም እስልምና የሚደግፈው ወይም ደግሞ ነቢ ስ ስለም መምከር ከሚለው ስር ውስጥ የሚካተት ነው ነገር ግን ይህን ነገር የምንቃወመው እንዴት አድርገን ነው ሰዎች ሲሳሳቱ የሰዎችን ስህተት ማረም የምንችለው በትክክለኛ መንገድ ነው እንጂ በስህተት መሆን የለበትም ነቢዩ ሰለላሁ ዐለይሂ ወሰለም በዘመናቸው በህይወታቸው እያሉ ተሰድበዋል ተዘልፈዋል ተደብድበዋል ያልሆነ የቅጽል ስሞች ተሰጥቷቸዋል ነቢዩ ሰለላሁ ዐለይሂ ወሰለም እና ሰሓባዎች እንዴት አድርገው ነው ይህን ነገር ያስተካከሉት እንዴት አድርገውስ ነው እነዚህ ነገሮች የተቋቋሙት ልብ ብላችኋል ጥያቄውን ነቢዩ ሰለላሁ ዐለይሂ ወሰለም በዘመናቸው ለችግሮች የነበራቸው የመቋቋም ስልትና አሁን ሙስሊሞች ተመሳሳይ ችግሮች የሚቋቋሙበት የመቋቋም ስልት አንድ ነው ወይስ አንድ አይደለም? መልሱን ለእናንተ ተዋለሁኝ። እንግዲህ ነቢዩ ሰለላሁ ዐለይሂ ስለም በዘመናቸው ያ ሁሉ እየተሰደቡ ያ ሁሉ እየተዘለፉ የሚያደርጉት ነገር ምንድን ነበረ? ሙስሊሞች ሙሽሪኮችን ወይም ደግሞ ካፊሮችን በጣም ትህትና በተሞላበት ሁኔታ ዳዕዋ ማድረግ፣ ወደ እስልምና መጥራት። ይህ ነበር ትልቁ የነቢ ስ ስለም ጥረት። ካፊሮች የፈለገ ቢጠሙ የፈለገ ቢጠሙ ከኩፍር የበለጠ ጥመት የለም ከኩፍር የበለጠ ወንጀል የለም እና ካፊሮችን ከዛ ወንጀል ለማላቀቅ ነበር ጥረት የሚያደርጉት ኑህ አለይሂ ሰላም ደብድበውት ደብድበውት ሞተ ብለው ቆሻሻ ቦታ ሲጥሉት እንደገና ተነስቶ ተመልሶ ያ ቀውም ያዕቡዱላህ ማለኩም ሚን ኢላሂን ገይሩሁ እያሉ ይለምኗቸው ነበር ያ ሁሉ ተደብድበው ያ ሁሉ ቆሻሻ ላይ ተጥለው ልክ ራሳቸውን ሲያውቁ እንደገና ተነስቶ ለዳዕዋ ይሮጡ ነበረ። ይህ ነው የነቢዮች ፈለግ፣ ይህ ነው የነቢዮች ሱና፣ ይህ ነው የነቢዩ ስ ስለም ሱና ማለት ይህ ነው። ችግርን በችግር ወይም ደግሞ ስህተትን በስህተት አልነበረም የሚያርሙት። ስህተትን በትክክል በቁርአንና በሱና ነበር የሚፈቱት። ስለዚህ ሁልጊዜ ከኛ ሙስሊሞች የሚጠበቀው ነገር ምንድን ነው? ከካፊሮች ካፊሮች ለኛ መቼም አይተኙልንም። ሁልጊዜ ለኛ ጥፋት ነው የሚያስቡት። ሁልጊዜ እኛ እንደዘለፉን ነው። ወለን ተርዳ አንከል የሁድ ወለን ነሳራ ሐታ ተተቢዓ ሚለተሁም። እነዛ ሙሽሪኮች፣ እነዛ ካፊሮችና ክርስቲያኖች፣ የሁዶችና ክርስቲያኖች የእነሱ መንገድ እስካልተከተልክ ድረስ ካንተ አይወዱም አለ አላህ ለነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ እኛ ዲናችን ላይ እስከጸናን ድረስ ካፊሮች ከኛ ሊወዱልን አይችሉም። ግን እንዴት አድርገን ነው እነሱን ዳዕዋ ማድረግ የምንችለው? ስህተታቸውም በስህተት በማረም አይደለም እነሱ ጥፋት ሲያጠፉ እኛም በማጥፋት አይደለም። እነሱ ጥፋት ሲያጠፉ እኛ እነሱ ያጠፉትን ጥፋት በማስተካከል በተጨማሪ ደግሞ እነሱም ወደ ቀናው መንገድ ተስፋ ሳንቆርጥ ዳዋ ስናደርግላቸው ብቻ ነው እኛ ነገሮችን ማስተካከል የምንችለው። እንግዲህ አሁን የጠቀስኳቸው ነገሮች ነቢዩን ሰለላሁ ዐለይሂ ወሰለም መምከር ከሚለው ስር የሚጠቃለሉ ነገሮች ይሆናሉ። የሚቀጥለውን ደግሞ ስናየው ነቢዩ صلى الله عليه وسلم ምን አሉ وأئمة المسلمين الدين النصيحة قلنا لمن قال لله ولرسوله ولكتابه ولأئمة المسلمين ለሙስሊም መሪዎች መምከር ነው አሉ ለሙስሊም መሪዎች መምከር ነው አሉ የሙስሊም መሪዎች የሚለውን ቃል ዑለማዎች በሁለት ፈስረውታል አንደኛው የሙስሊም ባለስልጣናት የንግስና ወይም ደግሞ የመንግስትነት ስልጣን ያላቸው የሙስሊም መሪዎች ሲሆኑ ሁለተኛዎቹ ደግሞ ዑለማዎች ናቸው አሉ ዑለማዎች ናቸው ምክንያቱም ሁለቱም የሙስሊሞች መሪዎች ሊሆን ይችላሉ ሁለቱም የሙስሊሞች መሪዎች ሊሆን ይችላሉ ባለስልጣናት የሙስሊሞችን የዱንያ ነክ ነገሮች አዱንያ የአዱንያ ጉዳዮችን በማስተካከል የሚጥሩ ሲሆኑ ዑለማዎች ደግሞ የሙስሊሞችን አኼራቸውን የሚመለከት ነገሮች በሙሉ የዲንን እውቀት ማለት ነው እነዚህም በሙሉ የማን በማስተላለፍ ወይም ደግሞ ፈቷ በመስጠት ሙስሊሞችን የሚያስተዳድሩ ስለሆኑ ይህ ሐዲስ ሁለቱንም አጠቃሉ ይዛላሉ እንደዚህ ከሆነ ባለስልጣናትን መምከር ምን ማለት ነው ዑለማዎችን መምከር ማለት ምን ማለት ነው ዑለማዎችን መምከር ብሎ ማለት ዑለማዎችን መምከር ብሎ ማለት በውስጡ ብዙ ነገሮችን ያካትታል። ከነዚህም ውስጥ አንደኛ እነርሱን መውደድ፣ ዑለማዎችን መውደድ። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? አልዑለማኡ ወረሰቱል አንቢያ፣ ዑለማዎች የነቢያቶች ወራሾች ናቸው። ዑለማዎች የነቢያቶች ወራሾች ናቸው። ገብቷቸዋል። ከነቢያቶች የወረሱት ነገር ምንድን ነው? ገንዘብ አይደለም፣ ወርቅ አይደለም፣ ወይም ደግሞ ሌላ ነገር አይደለም። ከነቢያቶች የወረሱት ነገር ቢኖር ምንድን ነው? እውቀትን ነው። ስለዚህ የነቢያቶች ወራሶች ስለሆኑ እነሱን መውደድ መቻል አለብን። እነሱን መውደድ አለብን። ያኔ ነው እነሱን መከርን የሚባለው። ሁለተኛው ደግሞ ዕለማዎችን መምከር ከሚለው ውስጥ የሚጠቃለለው ነገር ምንድን ነው? ሐቅን በማስተላለፍ በኩል ከነሱ ጋር መተባበር፣ ሐቅን በማስተላለፍ በኩል ከነሱ ጋር መተባበር። ሶስተኛው ደግሞ ዑለማዎች መምከር ስር የሚካተተው ነገር ምንድን ነው? የዑለማዎች ክፍር የዑለማዎች ይቅርታ የዑለማዎች ክብር እንዳይደፈር መከላከል የዑለማዎች ክብር እንዳይደፈር መከላከል አንድ ዓሊም ሲደፈር አንድ ዓሊም ስሙ በመጥፎ ሲነሳ ከሰማን የዛ ዓሊም ስም በክፉ እንዳይነሳ በጣም መጠር አለብን ያ በክፉ የሚያነሳውን ሰው ደግሞ አጥብቀን ማወገዝ አለብን አጥብቀን ደግሞ ሁለተኛ እንደዚህ አይነት ስህተት ውስጥ እንዳይወድቅ መምከር አለብን ስለዚህ ይህ ብዙ ወጣቶች ላይ ወደ እስልምና ወይም ደግሞ ወደ ኢልቲዛም እኛ ሙልተዚሞች ነን የሚሉ ሰዎች ሲወድቁበት የምናየው ነገር ነው። አንድ ዓሊም የሆን ነገር ከተናገረ ነው ይሄ የእሱ አመለካከት ነው፣ ይሄ እኔ አልቀበለውም በማለት ራሱን ከማንም በላይ አድርጎ ሀቅን ሲዳፈር ወይም ደግሞ የዑለማዎችን ክብር ሲያጎድፍ እናየዋለን። እና ይህ በጣም ትልቅ ወንጀል ነው፣ በጣም ትልቅ ወንጀል ነው። አላህ ቁርአን ውስጥ የሙሚኖች ክብር ላይ እንዳንወርቅ የሙሚኖች ስም ላይ እንዳንወርቅና የእነሱን ጥሩ ስም እንዳናጎድፍ አላህ አዞናል። ወላ የግተብ ባዕضኩም ባዕض እርስ በርሳችሁ አትተማሙ ሐሜት እርስ በርሳችሁ አታድርጉ አለን አላህ ይህ ለተራ ሰዎች ነው የዑለማዎች ከሆነ ምን ሊሆን ነው ዑለማዎች እንደኛው ሙስሊሞች ናቸው ከኛ በላይ ደግሞ ያደረጋቸው ነገር ምንድን ነው እውቀታቸው ነው እና የእነሱን ክብር ማጉደፍ ደግሞ እስልምናን እንደ ማጉደፍ ይቆጠራል ምክንያቱም እነሱ አሊም ያስባላቸው የእስልምና እውቀት ስለሆነ ማለት ነው ሌላው ዑለማዎች መምከር ከሚለው ስር የሚጠቃለለው ነገር ምንድን ነው <clears throat> ዑለማዎች ሲሳሳቱ ካየን ዑለማዎች ሲሳሳቱ ካየን እና እኛ በትክክል ያ ነገር ስህተት መሆኑን ካወቅን ዑለማዎች ለዑለማዎች በሚገባው መልኩ ለነሱ ጥሩ ምክር መለገስ ጥሩ ምክር መለገስ ያኔ በትክክል በትክክል መከርናቸው ይባላል ያኔ በትክክል መከርናቸው ይባላል የሙስሊም ባለስልጣናትን እነሱን መምከር የሚለው ደግሞ እነሱን መምከር የሚለው መጀመሪያ ላይ ምንድን ነው ሙስሊም መሪዎች ማለት ሙስሊም ባለስልጣናትን ብቻ የሚያካትት ነገር ነው። ሙስሊም ባለስልጣናትን ብቻ የሚያካትት ነው እና እነዚህ ሙስሊም ባለስልጣናት እነሱ መምከር የሚባለው መች ነው? እነሱ መምከር የሚባለው መች ነው? አንደኛ እነሱ አላህ ስልጣን ከሰጣቸው በኋላ አላህ ስልጣን እንደሰጣቸው አምኖ የእነሱን ስልጣን መቀበል እነሱን ለመገልበጥ ወይም ደግሞ እነሱን ህዝቡ እንዲጠላቸው ማድረግ ይህ ከእስልምና ውጭ ነው። ይህም በተመለከቱ በተመለከተ በጣም ብዙ ሀዲቶች አሉ። በጣም ብዙ ሐዲሶች አሉ እንደዚሁም ደግሞ ቁርአን ውስጥ አላህ ሱረቱ ኒሳ ውስጥ ምን ይለናል ያ አዩሃ አለዚነ አመኑ አጢዑ ላህ ወአጢዑ ረሱለ ወኡሊ ልአምሪ ሚንኩም እናንተ ያመናችሁ ሰዎች ሆይ አላህን ታዘዙ ነቢዩን ስለ ላ ስለም ታዘዙ እንደዚሁም ደግሞ እናንተ ላይ አላህ ስልጣን የሰጣቸውን ባለስልጣኖችን ሙስሊሞችን ማለት ነው እነሱንም ታዘዙ ይለናል አላህ እና እነሱን የምንታዘዘው ግን መች ነው ብዙ ሰው የሚሳሳትበት ነጥብ ምንድን ነው እነሱን መታዘዝ ብሎ ማለት ከፊሉ እነሱ ወንጀለኞች ስለሆኑ ሙስሊም እንኳን ቢሆኑ ወንጀል ላይ ስለወደቁ እነሱን አንታዘዝም ብሎ ከነሱ ትእዛዝ ሲወጣ እናያለን። ከፊሉ ደግሞ በተቃራኒ ወገን ምን ያደርጋል? ሙሉ ለሙሉ እነሱ ባዘዙ ነገር በሙሉ ሲታዘዝ እናገኘዋለን። ዑለማዎች ባለስልጣናትን መታዘዝ የሚለውን ቃል ለሶስት አስቀምጦታል፣ በሶስት አስቀምጦታል። የመጀመሪያው ምንድን ነው? አንድ ባለስልጣን ሙስሊም ባለስልጣን ልብ በሉ፣ ሙስሊም ባለስልጣን ያዘዘን ነገር አላህ ባዘዘን ነገር ላይ ከሆነ ለምሳሌ ሰላት በጀማዓ መስገድ ግዴታ አደረገ አንድ ባለስልጣን መጥቶ በቃ በጀማዓ መስገድ ማንኛውም ሰው ሰላት አልጀማዓ መስገድ አለበት መስጂድ ውስጥ ነው በጀማዓ መስገድ አለበት ብሎ ካወጀ ይህን ባለስልጣን የመታዘዝ ግዴታ አለብን ምክንያቱም እሱ ያዘዘው ነገር ከሱ በፊት አላህ ስላዘዘ አላህ ያን ነገር ስላዘዘው እንደገና ደግሞ ይህ ባለስልጣን ስላዘዘ ያን ነገር መታዘዝ ግዴታ ይሆናል ማለት ነው ሁለተኛው ደግሞ አላህ ሙባህ ባደረገው አላህ ግዴታ አድርጎ አላዘዘውም ግን ያን ነገር ሐላል አድርጎታል ሐላል ማለት ሐራምም ያልሆነ ሐራምም ያልሆነ ማለት ነው ሐላልም ያልሆነ ሐራምም ያልሆነ በዚህ ሰዓት ደግሞ አንድ ባለስልጣን መጥቶ ይህን ነገር አድርጉ ብሎ ካዘዘ እሱን የመታዘዝ ግዴታ አለብን ስንታዘዘው ግን ከዲን ቆጥረ ነው ሲያዘዘው ትእዛዝ የእሱን ትእዛዝ ከዲን ቆጥረ ነው ሳይሆን እንድንታዘዘው ሐላል በሆነ መንገድ እንድንታዘዘው አላህ ላዘዘን እሱን የመታዘዝ ግዴታ አለብን። ሶስተኛውና የመጨረሻው ደግሞ ምንድን ነው? አንድ ባለስልጣን አላህ በከለከለው ነገር ላይ ወይም ደግሞ በቢድዓ ነገር ላይ ይህን ነገር ካልፈጸማችሁ ከዲን ቆጥራችሁ ካልፈጸማችሁ ብሎ የሚያስገድድ ከሆነ ይህን በፈለገ አይነት መልኩ የፈለገ አይነት ቢሆን አንታዘዘውም። ምክንያቱም ላ ጣዓተ ሊመክሉቅን ፊ ማዕስየት ልኻልቅ ፍጡርን ፈጣሪን በመወንጀል መታዘዝ አንችልም። ምን ማለት ነው? አላህ የከለከለውን ነገር ፍጡሮች ወይም ደግሞ ሰዎች ይህን ነገር እንድናደርግ ቢያዙንና ቢያስገድዱን ያን ነገር መፈጸም ግዴታ የለብንም። እንዲያውም ያን ነገር ከፈጸምን አጅር ሳይሆን የምናገኘው ወንጀል ውስጥ ነው የምንወድቀው ማለት ነው። ስለዚህ ልብ በሉ ደግሞ ደግመዋለሁኝ። ባለስልጣናትን መታዘዝ ማለት ሶስት ነገሮችን አካቷል። የመጀመሪያው እነሱ አላህ ባዘዘው ነገር የሚያዙን ከሆነ ያን ጊዜ የመታዘዝ ግዴታ አለብን። ሁለተኛው ደግሞ አላህ ያን ነገር አላዘዘንም እንደገና ደግሞ ከዛ ነገር አልከለከለንም ያ ነገር ሐላል ነው እና በሐላል ነገሮች እነሱ ያን ነገር እንድንፈጽም ቢያዙን በዛ ነገር የምታዘዝ ግዴታ አለብን ይህም እንደ ምሳሌነት መጥቀስ የምችለው ነገር ምንድን ነው ለምሳሌ የአንድ አገር ባለስልጣን ሙስሊም ከሆነ በኋላ ለምሳሌ የትራፊክ መብራቶችን መታዘዝ እንዳለብን ካስገደደን እሱን መታዘዝ ግዴታ አለብን ይህ አላህ የእሱን መታዘዝ እስልምናን እንደመፈጸም ወይም ደግሞ የአላህን ትእዛዝ እንደመፈጸም ይቆጠራል ሶስተኛውና የመጨረሻው ደግሞ ምንድነው አላህ አንድ ነገር አታድርጉ ብሎ የከለከለን ነገር አንድ ባለስልጣን መጥቶ አይ ይሄ ነገር ሐራምነቱ አይታየኝም ወይም ደግሞ ከዘመናችን ጋር አይሄድም ይሄን ነገር መፈጸም አለባችሁ ብሎ የሚያዝ ከሆነ ያን ጊዜ የፈለገ ሰማይ ዝቅ ብትል መሬት ከፍ ቢል እሱን አንታዘዘውም እንደ ምሳሌነት መጥቀስ የሚቻለው ነገር ምንድነው ለምሳሌ አንድ ባለስልጣን ሙስሊም ባለስልጣን ከሆነ በኋላ ምን ይላል ሂጃብ ሴቶች የሚለብሱት ጥቁር ቀሚስ እና ጥቁር ሻሽ ይህ ከዘመናችን ጋር አይሄድም። አሁን ዘመናችን ወደፊት በጣም መጥቆ ሄዷል፣ ገስግሶ ሄዷል። እንደገና ደግሞ ሴቶችን በጣም ወደ ኋላ ያስቀራቸዋል። ሴቶች ሱሪ መልበስ አለባቸው፣ ከለበሱት ልብስ መራቆት አለባቸው የሚል ከሆነ ይህ ሰው የፈለገ አይነት ነገር ቢናገር እሱን አንቀበለውም። በዚህ በስህተቱ ላይ አንቀበለውም። በሌሎች ነገሮች ግን ሙስሊም እስከሆነ ድረስ በሌሎች ነገሮች መታዘዝ አለብን እሱን በሌሎች ነገሮች መታዘዝ አለብን። በዚህ ወንጀሉ ግን አንታዘዘውም፣ የፈለገ ቢሆን አንታዘዘውም። ባለስልጣንነቱ እንዳለ ይቀመጣል ማለት ነው። እንግዲህ አላህ እኛ ላይ ስልጣን የሰጣቸውን ሰዎች መታዘዝ አላህ እኛ ላይ ስልጣን የሰጣቸውን ሰዎች መታዘዝ አንዳንድ ዑለማዎች ከአቂዳ ውስጥ መድቦታል። ከአቂዳ ውስጥ መድቦታል። ለምንድን ነው ከአቂዳ ውስጥ የመደቡበት? አብዛኛውን የአቂዳ መጽሐፍቶች ስናያቸው ለምሳሌ አቂደቱ ጣሐውያ፣ አቂደቱ ልዋስጥያ የመሳሰሉ አቂዳ ሰፋሪኒያ የመሳሰሉ የአቂዳ ኪታቦችን ስናያቸው በሙሉ ዑለማዎች ይህን ነገር ሳይጠቅሱ አላለፉም። ይህን ነገር ሳይጠቅሱ አላለፉም። ጣዓት ውላት ልኡሙር ስልጣን ያላቸውን ሰዎች መታዘዝ ሙስሊሙ እስከሆኑ ድረስ ልብ በሉ፣ ሙስሊም እስከሆኑ ድረስ የሚለውን ቃል ይዩት። ሙስሊም እስከሆኑ ድረስ እነሱ መታዘዝ አለብን። እንዴት ነው የምንታዘዛቸው? አሁን ሶስቱ ነገሮች ጠቅሻለሁኝ። በዋጅብ ካዘዙ አላህ ግዴታ ባደረው ነገር ካዘዙ እንታዘዛለን። ሐላል በሆነ ነገር ካዘዙን ደግሞ እንታዘዛለን እንደ በግዴታነት መልኩ ማለት ነው። ሶስተኛው ደግሞ በሐራም ነገር ካዘዙን አንታዘዝም። እንግዲህ ባለስልጣናት መምከር ማለት አንደኛው ይህ ሲሆን ሁለተኛው ደግሞ ሁለተኛው ደግሞ ምንድነው እነሱ <clears throat> እነሱን ለማስጠላት ህዝብ ህዝብ መካከል አለመሯሯጥ፣ እነሱን ለማስጠላት የእነሱን ስም አለማጉደፍ ሙስሊሞች እስከሆኑ ድረስ አላህ ስልጣን እስከሰጣቸው ድረስ በጣም ትልቅ ጥንቃቄ ያስፈልጋል ምክንያቱም እነሱን ስም አንድ ሰው የእነሱን ስም ባጠፋ ቁጥር እነሱ እልሃቸው እየጨመረ ይመጣል ሸራቸው እየበዛ ይመጣል ገብቷቸዋል መጥፎ እንኳን ቢሰሩ መጥፎ እንኳን ቢሰሩ በጥሩ አናነሳቸው ማለት ያን የእነሱ መጥፎ ነገር አናወድስላቸውም ግን እነሱ ሰዎች መጥፎ ሰሩ በማለት ስማቸውን ማግዶት የለብንም ጥሩ እንደዚህ ከሆነ ታዲያ መፍትሄው ምንድን ነው መፍትሄውን ነቢዩ ሰለላሁ ዐለይሂ ወሰለም ነግረውናል እኛ ባለስልጣናት ላይ መጥፎ ነገር ካየን በተቻለ መጠን ስማቸውን ማጥፋት ሰውን ያለብን ሄደን እነርሱን ነው መምከር ያለብን። ሄደን እነርሱን በተገቢው መልኩ አላህ በሚወደው መልኩ ከእነሱ ምንም አይነት ጥቅም ሳንፈልግ ሄደን እነርሱን ነው መምከር ያለብን። ምን ጥያቄ ሊመጣ ይችላል? እንደ ባለስልጣናት መች ከመቼ ጀምሮ ነው ቤተ መንግስት እኛ የሚያስገቡን? እኛን አያስጠጉንም። ይህ በተለይ በዘመናችን በጣም ቀላል መልስ አለው። በተለያዩ የሚዲያ አይነቶች የጽሁፍ አይነቶች መጥቀስ ይቻላል። በጋዜጣ፣ በቴሌቪዥን፣ በተለያዩ ሚዲያዎች እነሱን መምከር ወይም ደግሞ በተገቢ መልኩ እነሱን ወደ ቀና መንገድ እንዲሄዱ ማድረግ ይቻላል። ግን ይህ የእነሱን ጥፋት ግልጽ በማድረግና እነሱን በማዋረድ መሆን የለበትም። አንድ ይሄ። ሁለተኛው ደግሞ እኛ መሄድ ካልቻለን ከኛ በላይ ስልጣን ያላቸውን ዑለማዎችን በእነሱ በኩል ነገሩን ማስፈጸም ይቻላል። ይህ ደግሞ ብዙ በዘመናችን ያሉ አገሮች ውስጥ የሚካሄድ ወይም ደግሞ የሚደረግና ብዙም ሰዎች በቅርብ የሚያውቁት ነገር ነው እና ባለስልጣኖችን መምከር የሚለው ይህን እነዚህን ሁለቱን ነገሮች ያካትታቸዋል። ሰዎችን መምከር የሚለው ደግሞ ተከታዮችን መምከር የሚለው ደግሞ ይህ ከማናቸውም የተሰወረ አይደለም። آه، سورة العصر قلت بهنا هنا يتكمت ونقرنا والعصر إن الإنسان لفي خصر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر الله بعصر ملو سيابك أمن على يسول جش بملو كسارة وست اندردك وتنقر إنما سيكروا على إلا الذين آمنوا إن الزامنوا سوى سيكروا وعملوا الصالحات كزام دقمو ملكام نقروتشن دقاق نقروتشن يسروا سوى سيكروا ወተዋሰው ቢልሐቅ ከዛም በእውነት የተመካከሩ ወተዋሰው ቢሶብር ከዛም ደግሞ በትዕግስት የተመካከሩ ሰዎች ሲቀሩ እነዚህ ሰዎች የተቀሩ ሰዎች በሙሉ ጠፍተዋል አሉ ስለዚህ አላህ አራት መስፈርቶችን አስቀምጦ አራቱን መስፈርቶች ያላሟላ ሰው ኪሳራ ውስጥ እንደወደቀ አላህ ነግሮናል እና በዚህ ሐዲስ ውስጥ እንደተጠቀሰው እንደዚሁም ደግሞ አሁን በጠቀስነው ሱራ ውስጥ እንደተጠቀሰው መመካከር በሙስሊሞች እርስ በርሳቸው በእነሱ መካከል ውስጥ በጣም ጥሩ የሆነ ነገርና አላህ የሚወደው ነገር እንደሆነ እንረዳለን <clears throat> እንግዲህ ከዚህ ሐዲስ እንሻአላህ ሙስሊሞች እርስ በርስ መመካከር ማለት ምን ማለት ነው አሁን ከዚህ ሐዲስ የምናገኛቸውን ጥቅሞች ስንጠቅስ አብረን የምንጠቅሰው ነገር ይሆናል ዑለማዎች ከዚህ ሐዲስ ብዙ ማግኘት የምንችላቸው ጥቅሞች አሉ አሉ የመጀመሪያው ጥቅም የሚጠቀሰው ምንድን ነው የምክር ትልቅነት የምክር ትልቅነት የመጀመሪያው ከዚህ ሐዲስ የምናገኘው ጥቅም ይሆናል። ይህም ምን ማለት ነው? ነቢዩ ሰለላሁ ዐለይሂ ወሰለም ቅድም ነው دين الإسلام የተባለውን በሙሉ ምክር በሚለው ቃል ስር አጠቃለሉት። دين الإسلام የሚለውን ቃል በሙሉ ምክር በሚለው ቃል ስር አጠቃለሉት። الدين النصيحة። ዲን ብሎ ማለት ምክር ነው አሉ። ዲን ብሎ ማለት ምክር ነው ሲሉ ነቢዩ صلى الله عليه وسلم እስልምና ውስጥ ዘካት እንዳለ ያውቃሉ፣ ጾም እንዳለ ያውቃሉ፣ ተውሂድ እንዳለ ያውቃሉ፣ ብዙ ነገሮች እንዳለ ያውቃሉ። ያ ከመሆኑ ጋር እስልምና ምክር ነው አሉ። ይህ የሚያሳየው የምክርን ትልቅነት ነው። ለዚህም ምሳሌ የጠቀሱ እንደ ምሳሌነት የጠቀስኩት ሁለት ምሳሌዎች አሉ። አንደኛው አልሐጁ አረፋ፣ ሐጅ ማለት አረፋ ማድረግ ነው አሉ ነቢ ስ ስለም። ሐጅን ግን ስናየው አረፋ መቆም ብቻ አይደለም ከአረፋ ውጭ ብዙ ተግባሮች አሉ። አረፋ ከመቆም ውጭ ብዙ ተግባሮች አሉ። ሙዝደሊፋ ላይ ማደር አለ። ሚና ሄዶ እዛም ማደር አለ። እርድ አለ፣ ማረድ አለ፣ ጸጉር መላጨት አለ፣ ጠዋፍ ማድረግ አለ። ይሄ ሁሉ ነገሮች አሉ። ገብታችኋል? እና ሰለላሁ ዐለይሂ ወሰለም አልሐጁ አረፋ ሲሉ ሐጅ ማለት አረፋን ሲሉ የአረፋን ቀን ትልቅነት ለማሳየትና የአረፋን ቦታ ክብር እንዳለው ለማሳየት የተጠቀሙበት ያነጋገር ስልት ነው። ሌላው ደግሞ ሰሒህ በሆነ ሐዲት ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም አዱዓኡ ሁወ ልዒባዳ አሉ ዱዓ ብሎ ማለት እሱ ነው ዒባዳ ማለት አሉ ዒባዳን ግን ስናየው ከዱዓ የሰፋ ብዙ ነገሮችን ይይዛል Danke aufgekommen. Weshalb machen wir das alles nicht mit den Feiern des äh, Muttertags wieder gut? Allahu Akbar. Wir sagen, ein Muslim küsst täglich den Kopf seiner Mutter und seines Vaters und bittet sie um Erlaubnis, wenn er das Haus verlässt und es betritt und behandelt sie gütig und begegnet und begegnet ihn mit Respekt. Das ist das ist Pflicht von uns, meine Brüder und Schwestern, gegenüber unseren Eltern. Meine lieben Brüder und Schwestern, was bedeutet Ungehorsam? Was bedeutet Ungehorsam? Ja, was bedeutet wirklich Ungehorsam? Ungehorsam ist jede Handlung, durch die den Eltern gescha geschadet wird. Und diese Tat, die gegenüber anderen Menschen eine kleine Sünde wäre, ist bei den Eltern eine große Sünde. Wenn du beispielsweise dein, dein Gesicht gegenüber deinem Freund verziehst, so ist dies nicht verboten. Den Eltern gegenüber ist dies jedoch ungehorsam, eine große Sünde. Zum Schluss, meine lieben Brüder und Schwestern, erlaube ich mir einige Ratschläge an meine Brüder und Schwestern zu geben. Wenn du in deinem Leben glückselig sein möchtest, erfolgreich im Diesseits und im Jenseits, gerettet vor der Strafe Allah subhanahu wa ta'ala, am Tag der Auferstehung so befolge die folgenden Ratschläge, wenn du möchtest. Erstens, Gehorche deine Mutter und deinem Vater in allem, was sie dir befehlen. Zweitens, spreche mit ihnen in gütiger Weise und mit Benehmen. Drittens, erhebe dich, wenn sie das Zimmer betreten. Viertens, küsse ihre Hand, wenn du das Haus betrittst und verlässt. Fünftens, bewahre ihren Ruf, ihre Würde und ihr Vermögen. Sechstens, ehre sie und gib ihnen alles, was sie verlangen. Siebtens, ziehe sie in deinen Angelegenheiten zu Rate. Achtens, vermehre das Dua für sie und bitte für sie um Vergebung. Neuntens, wenn sie Besuch haben, so sitze in der Nähe der Tür und beobachte ihre Blicke, falls sie dir unauffällig eine Sache anordnen. Zehntens, erhebe deine Stimme nicht in ihrer Anwesenheit. Elftens, unterbreche sie nicht beim Sprechen. Zwölftens, tu das, was sie erfreut, ohne dass sie es dir befehlen. Dreizehn, streite nicht mit ihnen über eine Sache, und wenn du von deiner Meinung überzeugt bist, zu versuchen, sie auf die beste Art und Weise davon zu überzeugen. Wenn sie jedoch auf ihre Meinung beharren, widersetze dich nicht, auch wenn sie, auch wenn sie falsch liegen. 14. Lüge sie nicht an und nimm nicht, dass sie dir verbieten und nimm nichts, dass sie dir verbieten verlasse weder das Haus, 15, verlasse weder das Haus, noch verreise ohne ihre Erlaubnis. 16. Störe sie nicht beim Schlaf. 17. Bevorzuge weder deine Frau noch deine Kinder vor deine Eltern. 18. <clears throat> Frage nicht nach dem Grund, wenn sie etwas machen, das dir nicht gefällt. 19. Lache nicht in ihrer Anwesenheit, wenn es keinen Grund gibt zu lachen. 20. Esse nicht von dem, was vor ihnen liegt. 21. Greife nicht von ihm, greife nicht vor ihnen zum Essen. Greife nicht vor ihnen zum Essen. 22. Liege weder, liege weder, noch schlafe, wenn sie bei dir sitzen. 23. Strecke dein Bein nicht vor ihnen aus. 24. Laufe nicht neben oder vor deinem Vater, sondern ein Stück hinter ihnen aus Respekt und Würde. 25. Sitze nicht an, ein, an einem Ort, der höher liegt als der ihre. 26. Erwidere ihren Ruf schleunigst, wenn sie dich rufen. 27. Nimm niemanden zum Freund, der seinen Eltern nicht gehorcht. Dies sind einige Ratschläge, meine Brüder und Schwestern. Meine lieben Brüder und Schwestern, und alles Lob gebührt Allah, dem Herrn der Welten, möge Allah subhanahu wa ta'ala mich und euch erfolgreich in, in, in unserem Tun und Absicht, besonders gegenüber seiner Rechten, Allah subhanahu wa ta'ala, und Rechten unserer Eltern. Jazakum Allah khairan, barakallahu fikum für eure aufmerksames Zuhören.